አሁን እናያለን። ዛሬ ባቡ ሰላት የመንገደኛን ሶላትና ወልመሪድ የበሽተኛን አስተጋገድ እናያለን። ሙሳፊር እና የመንገደኛና የሙሳፊርን ሶላት እንመለከታለን። ሙሳፊር ማለት እኛ ምስኪን የሚለምን ብለን ነው አይደል የምንለው? ያ አይደለም። ሙሳፊር ማለት መንገደኛ ማለት ነው። ሙሳፊር ማለት መንገደኛ ማለት ነው። አላህ ስብሓነሁ ወተዓላ ፈለይሰ ዐለይኩም ጁናሑን አን ተክፍሩ ቢሶላት ወኢዛ በረብቱም ፊል አርዲ በምድር ላይ ጉዞ ስታደርጉ ፈላ ጁናሃ አለይኩም በእናንተ ላይ ችግር የለውም أن تقصروا من الصلاة ሶላትን ማሳጠር ትችላላችሁ ብሏል አላህ። ስለዚህ ሙሳፊር አንድ መንገደኛ ከቤቱ ሲወጣ እጅግ መሸቅ አለበት። እቤቱ ድሎት እንኳ ቢኖር የተመቸው ሀብታም ቅንጦተኛ እንኳ ቢሆን መንገድ ላይ ሲወጣ አጠሪቁ አው ሰፈሩ ቅጥዓቱ ሚነል አዛብ መንገድ ራሱ የአዛብ የቅጣት አንድ ክፍል ስለሆነ ከመሸጣ ከችግር ለማዳን ተብሎ ሶላቱ አጥር እንድልለት ተደርጓል። ያ ነው። ስለዚህ ሙሳፊር አሳጥሮ መስገድ እንደሚችልና የተለያየ አስተጋገል እንትን አለው። ሙሳፊር የሚባለው ምን ያክል ርቀት ሲጓዝ ነው? የተለያዩ ሐዲሶችን እንመለከታለን። ወላኪን ከነቢዩ አለይሂ ሰላቱ ወሰላም ጠንካራ የሆነ ሐዲስ ከጊዜንም ጊዜንም በቁጥር ያስቀመጠ ወይንም ደግሞ ርቀትን distance ንም በቁጥር በትክክል ያስቀመጠ ሐዲስ ሶሒህና ሶሪህ ሐዲስ የለም። ሶሒህና ሶሪህ የሆነ ሐዲስ የለም። እንመለከታለን። ዑለማዎች የተለያየ አባባል አላቸው። ይህን ያክል ርቀት ሲጓዝ ነው፣ ይህን ያክል እኖራለሁ ካለ ነው የሚል አለ። እስኪ ሐዲሱን እንመልከት ኢንሻአላህ። وعن عائشة رضي الله تعالى عنها قالت أول ما فرضت الصلاة ለመጀመሪያ ጊዜ ሶላት ፈርዱ ስትደረግ አለች ركعتان ሁለት ሁለት ረካዓ ነበረች ትለናለች። ነብዩ አለይሂ ሰላቱ ወሰላም أول ምን ትላለች? أول መጀመሪያ ማፍሪዘት ሶላቱ መጀመሪያ ሶላት የተደነገገችው ركعتان ركعتان ሁለት ሁለት ረካዓ እየተደረገች ነበር። ዙሁር ሁለት ረካዓ፣ አስር ሁለት ረካዓ፣ ዒሻ ሁለት ረካዓ፣ መግሪብ ራሱ ሶስት ረካዓ ነው። ለአነ ዊትሩ ነሃር ሱብሂም ደግሞ ሁለት ረካዓ ነው። ምክንያቱም የጦሉ ፊህ ልቅራአ ቁርአን በሰፊ ስለሚቀራበት እሱ መጀመሪያም ሁለት ነበር። ሱብሄ ሁለት፣ ዙሁር ሁለት፣ አስር ሁለት፣ ዒሻ ሁለት፣ መግሪብ ግን መጀመሪያም ሶስት ናት። እንደዚህ እኮ ነው የመጣው ሲመጣ አወሉ ማኩሪ መጀመሪያ ሶላት በሰው ልጅ ላይ ሲደነገግ ሁለት ሁለት ረካዓ ነበር። ዙሁር ሁለት ነበር፣ አስር ሁለት ነበር፣ መግሪብ ሶስት ነበር፣ ዒሻ ሁለት ነበር፣ ሱብሂ ሁለት ነበር። አነ ነቢይ ሰለላሁ ዐለይሂ ወሰለም እንደማ ኡሪጀ ቢሂ ለሰማ ነብዩ አለይሂ ሰላቱ ወሰላም ከሰማያት በላይ በወጡና አምስቱ ወቅት ሶላት ሲያመጡ አላሁ ሱብሓነሁ ወተዓላ ፈረበ አለይሂ ኸምሲነ ሶላተን ሀምሳ ሶላት ደነገገባቸው። ከዛም በኋላ በተለያየ ምክንያት ሙሳ ሰለላሁ ዐለይሂ ወሰለም ነብዩላህ ሙሳ ናቸው ጌታህን ተፍሲር ይቅርታ ትንሽ ቀለል አድርግልኝ በልና ጠይቅ እየተመላለስ ካላቸው ነብዩ አለይሂ ሰላቱ ወሰላም በሙሳና በአላህ መካከል ዘጠኝ ጊዜ ተመላልሰው አርባ አምስቱን አስቀነሱና አምስት ብቻ ይዘው መጡ። ያችን አምስት አላሁ ስብሓነሁ ወተዓላ ቢልአደድ ኸምስ በቁጥር አምስት ወቅት ሶላት ነው። ወላኪን ቢልአጅር ኸምሲነ በአጅር በክፍያ ግን የሀምሳ ሶላት ክፍያ ከፍላለሁ ብሏል አላህ። ላ ዩበደሉ ልቀውሉ ለደየ ካሁን በኋላ አልቀየርም ይህንን ይዘክድ ለኡመት ተብለው ነቢዩ ዓለይሂ ሰላቱ ወሰላም አምስት ወቅት ሶላትን ይዘው መጥተዋል። የሀምሳ አጅር ነው ክፍያው። የዛን ጊዜ ሲመጣ ሁለት ሁለት ረካዓ ነበር። ነቢዩም መካ ላይ ሁለት ሁለት ረካዓ ሲሰግዱ ነበር። ወላኪን ባዕደ መሃጀረ ነቢ ሰለላሁ ዐለይሂ ወሰለም ኢለል መዲና መዲና ከሄዱ በኋላ ነብዩ አለይሂ ሰላቱ ወሰላም ዙሁር ወደ አራት አደገ፣ አስርም ወደ አራት፣ ዒሻም ወደ አራት አደገ። ሌሎቹ ግን በዛው ናቸው ማለት ነው። ስለዚህ አኢሻ ምን ትልናለች? አወሉ ማ ፉሪደት ሶላቱ ሶላት መጀመሪያ ሲደነገግ ረካዓታን ሁለት ሁለት ረካዓ ነበር ትላለች። ፈኡቅረ ሶላቱ ሰፈሪ የመንገደኛ ሶላት በዛው በሁለት ላይ ሲጸና ወኡቲመ ሶላቱ አልሐበሪ አገር ቤት የሚኖር ወይንም ደግሞ ሰፈሩ ላይ የሚመርሰው ሶላቱ ግን ሞላች ትላለች። ከሞላች ወስ ማለት ኢለል አርባ ወዚደ አለይሃ ማለት ነው። ተጨመረባት ማለት ነው። ተሞላች ማለት ተጨመረባት። ዙህር ወደ አራት፣ አስር ወደ አራት፣ እሻ ወደ አራት አደገች ማለት ነው። የሰፈር ግን ቁቅረት ነው ያለው። በዛው ጠንቶ ቀረ። በስንት ማለት ነው? በዛው በሁለት ረከዓ ለዚህም ነው ዑለማዎች ይችን ሐዲስ በመደገፍ ዋጅብ ነው ቀሰር ብለዋል። ቀስር ዋጅብ ነው። በዛው ላይ ነው የቀረው። መጨመር አዲስ ነው፣ አይጨመርም ሰፈር ላይ ምክንያቱም ኡቅረት ሶላት ሰፈሪ የመንገደኛ ሶላት በዛው ቀርታለች ነው ያለችው አኢሻ። ሁለት ሁለት ረካዓ ነው ማለት ነው። አቡ ሐኒፋ ዋጅብ ነው ብለዋል። አቡ ሐኒፋ ዋጅብ ነው ነው የሚሉት ዋጅብ ነው ይላሉ። ባህሪያዎችን ዋጅብ ነው ነው የሚሉት ዋጅብ ነው ምን መንገደኛ ሰው ዙሁርን ሁለት አስርን ሁለት ዒሻን ሁለት መስገዱ ዋጅብ ነው። ለምን አኢሻ ኡቅረት ሶላቱ ሰፈሪ የመንገደኛ ሶላት በዛው ሁለት እንደሆነ ሲቀጥል ወኡቲመ ሶላቱል ሐደሪ የአገር ቤት ውስጥ የሚኖር ወይንም ሰፈሩ ላይ የሚኖር ሰው ግን ሶላቱ ተሞልቷል ወደ አራት አድጓል ብላለች። ስለዚህ ያልመጣ ነገር እየጨመርን ነው የሚለውን ያሳያል ነው የሚሉት አቡ ሐኒፋና ዛሂሪዩን እንደዛ ነው የሚያደርጉት። ደሊሉም በጣም ጠንካራ ነው። ولكن الأئمة الثلاثة እና ጅምሁር ዑለማ አብዛኛው ዑለማና እነ ሻፍዒ እነ ማሊክ እነ ኢማሙ አህመድ ዋጅብ አይደለም ነው የሚሉት። ዋጅብ አይደለም፣ ዋጅብ አይደለም፣ ዋጅብ ሳይሆን የሱነቱ ሙአከዳ የተጠናከረ የሆነ ሱና ነው። ብናደርገው ነብዩ አንድ ቀን በታሪክ አራት ረካ ሰግደው አያውቁም። መንገድ ላይ ሆነው በታሪክ ሰግደው ታያውቁ። ስለዚህ ስላላደረጉት አራት ረካ መስገድ ጥሩ አይደለም። በቃ ሁሩጅ ሚነል ኺላፍ እዘን ራሱ ከኺላፍ ነፃ ለመውጣት ማለት ነው። ሁለት ሁለት እያደረግን ነው የሚሰገደው። ሶስቱ አይማዎች ግን እና ጅምሁር አልዑለማ አይበላሽ እንትን ችግር የለም ዋጅብ አይደለም ነው። ኢማሙ አህመድ ተወቁፍን ነው የመረጡት። አንድ ሰው መንገደኛ ሰው ዙሁርን አራት አድርጎ ቢሰግድ ሶላቱ ተቀባይነት አለው አሏቸው። አይ አትጠይቁኝ ይሄንን አሉ። ተወቁፍ አደረጉ። ምክንያቱም ደሊሉ ያሻማል በጣም ትተውታል። አቡ ሐኒፋ ግን ዋጅብ ነው ነው የሚሉት። አንድ ሰው ዙሁርን አራት ረካ አድርጎ ቢሰግድ ሶላቱ ተቀባይነት የለውም። ለምን የሰፈር የመንገደኛ ሶላት በዛው በሁለት ላይ እንደ ናት ነው ያሉት ያለችው አይሻ። ወላኪን መሙላት ችግር የለም ያሉት ደግሞ አይሻ የራሷን ንግግር ነው እንጂ የተናገረችው ነብዩ አለይሂ ሰላቱ ወሰለም የመንገደኛ ሶላት በዛው ጸንቷል የሚለው ከፍታቸው አልመጣም። የአይሻ የራሷ ነው ነው የሚለው ለማንኛውም ይሄ ሐዲስ በጣም ጠንካራ ሐዲስ ነው፣ ሙተፈቅ ሐዲስ ነው። ስለዚህ ምንን ያስይዛል ማለት ነው እ ዋጅብ ነው የሚለው ላይ ድምዳሜ ባንደርስም እንኳ ወላኪን ሱነተ ሙአከዳ ጥሩ አፍል ከመሆኑ ጋር አለማድረጉ አለመሙላቱ ነው ምርጥ የሚሆንበት። አለመሙላት ነው ያለበት። ሁለት ሁለት ረካ ነው መሰገድ ያለበት። ዙሁር ሁለት፣ አስር ሁለት፣ ኢሻ ሁለት። ተግባባን አይደል? ሐዲሱ በጣም ጠንካራ ሐዲስ ነው። ለዚህ ነው ሁሰይሚን ራሱ ሁለት ጊዜ ተረዱድ አደረጉ። እንዴት ነው መሙላት ይወጅባል? አዎ ዋጅብ ነው ያለውን ሐዲስ ተቀበሉ ያዙና መጨረሻ ላይ ደግሞ አአ ትንሽ በቃ ኢትማም ቢያደርግ አንድ ሰው ግን ሶላት ተበላሽቷል አይደለም የሚለው ላይ ደርሰዋል። ተወቁፍ አድርገዋል። እና በጣም ጠንካራ ሐዲስ ነው። ነብዩ አለይሂ ሰላቱ ወሰለም በታሪካቸው አንድ ጊዜ አንድ ጊዜ እንኳን አራት ረካ ሰግደዋል። በጣም يقول ابن القيم ما أتم النبي صلى الله عليه وسلم البتة في السفر سفر لا عند ጊዜም ሞልተዋል የሚል ሐዲስ የለም። ተባተነ ወለልቡኻሪ ለሸይኹ البخاري ثم هاجر ከዛ ነብዩ አለይሂ ሰላቱ ወሰለም ሂጅራ ስደት ሄዱ። መጀመሪያ ሶላት ሲወጅብ ሲመጣ ሁለት ሁለት ረካዓ ነበር። ثم هاجر ይላሉ ቡኻሪ ነብዩ ወደ መዲና ስደት ሲሄዱ ፈፉሪዘት አርባአን ወደ አራት ታደገች ሐዘር ላይ ወኡቅረት ሶላቱ ሰፈሪ የመንገደኛ ሶላት ግን ጸናች አለል አወል በዛው በመጀመሪያው ላይ በስንት ላይ ማለት ነው? በዛው በሁለት የጸና ከሆነ አስሉ ይሄው ነው ማለት ነው። ከአራት ወደ ሁለት አንሶ ተቀንሶ ሳይሆን በዛው የጸና ነው የመንገደኛ ሶላት። ስለዚህ ወደ አራት ማምጣት ጥያቄ ምልክት ውስጥ ያስገባል የሚሉ ስለዚህ ነው። በዛው ጸና ከተባለ ወደ አራት አድጎ ተመለሰ አይደለም። የመንገደኛ በዛው በሁለት ላይ ነው። ተባባል። ይሄ በጣም እንትን ውስጥ ያስገባል። ስለዚህ ለኛው ነው ደግሞ ጥቅሙ ምን አልዓጀብ ቀበል ወዛደ አህመድ ኢማሙ አህመድ ኢለል መግሪብ ብለዋል። መግሪብ ሲቀር አራት አራት ሆነዋል። የመንገደኛ ሶላት ወኡቅረ ሶላቱ ሰፈር የመንገድ ሶላት ጸንታለች አለል አወል በዛው በመጀመሪያ ሁለት ሁለት ረካ አለ። ኢማሙ አህመድ ደግሞ إلا المغرب መግሪብ ሲቀር فإنها وتر የቀን ዊትር ስለሆነች እሷ ግን በሶስት ነው የሚቀጥለው ወደ ሁለት አታንስም አሉ። وإلا الصبح ሱብህም ሲቀር فإنها الصبح تطول فيها القراءة ቁርአን በረጅም ይቀራባታልና ሁለት ረከዓ ሁና በዛው ቀጥላለች። فإنها الصبح تطول فيها القراءة ቂራአት በጣም ይረዝምባታል። ረጅም ሱራ ስለሚቀራባት ወደ አራት አላደገችም፣ በዛው በሁለት ላይ ናት ማለት ነው። ተግባባል? ገብቷችኋል? وعن عائشة رضي الله تعالى عنها አነ ነቢይ ሰለላሁ ዐለይሂ ወሰለም የአላህ መላክተኛ ትለናለች አኢሻ ረዲየላሁ ተዓላ አንሃ ኡሙል ሙእሚኒን የአላህ መላክተኛ አነ ነቢ ሰለላሁ ዐለይሂ ወሰለም ካነ ነብዩ አለይሂ ሰላቱ ወሰለም ነበሩ ዩቀሲሩ ፊ መንገድ ላይ ያሳጥሩ ነበር ብላለች። መንገድ ላይ ያሳጥሩ ነበር። ወዩቲሙ ይሞሉም ነበር ነብዩ አለይሂ ሰላቱ ወሰለም። ነብዩ ያሳጥሩም ነበር። አንዳንድ ጊዜ ሁለት ተረካ ይሰግዳሉ፣ አንዳንድ ጊዜ አራት ተረካ ይሰግዳሉ አለች። ወየሱሙ አንዳንድ ጊዜም ይጾማሉ። ወይፍጢሩ አንዳንድ ጊዜም ያፈጥራሉ። ረዋሁ ዳረቁጥኒ ዳረቁጥኒ የሐዲሱን ዘግቦታል። ወርዋቱሁ ሲቃት የዚህ ሐዲስ ዘጋቢዎች ታማኞች ናቸው አሉ። ኢላ አነሁ መዕሉል ወላኪን ሐዲሱ በሽተኛ ሐዲስ ነው አሉ። ችግር ያለበት ሐዲስ ነው። ወልመሕፉዙ የተያዘውና የተወሰደው የተሸነገደው አን አኢሻ ከአኢሻ የተገኘው ሚን ፊዕሊሃ የራሷ ድርጊት እንጂ ነብዩ አድርገውታል አይደለም ነው መሕፉዙ ወቃለት እንዳለች አኢሻ እነሁ ነገሩ ይህን ይመስላል አለች። ላየሽቁ አለየ እኔ ምንም ችግር አይመጣብኝም ብሞላም ሁለት ረከዓ ብሰግድም ብጾምም በመንገድ ላይ ባፈጥርም ችግር ስለሌለብኝ ነው አለች። የራሷ ስራ ነው። አክረጀው በሀይቁዩ ሼኹል በይሀቂ ሐዲሱን ዘግበውታል። ወላኪን ሀደል ሐዲስ ضعيفን ضعيفን ضعيف ነው ማለት በጣም ضعيف ሐዲስ ነው። በጣም ضعيف ሐዲስ ነው። تيميه ተይሚያ ابن القيم رحمه الله عليه من يلالو سمعت شيخي ابن تيمية ابن تيمية أستاذين سمعتك سمعتكتوالو يقول أن آه، أن هذا الحديث مكذوب على النبي صلى الله عليه وسلم فنبي لا يستواش حديث نوبلون لمن لأنه يخالف الحديث الصحيح التي ثبتت البخاري ومسلم بخاري مسلم لا ينافع حديثه حديثوش لا ከተረጋገጠ ሐዲስ ጋር ዳይሬክት ይላተማል። ለምን ነብዩ አንድም ጊዜ من بلا አያውቁም? من بلا አያውቁም? مول አያውቁም። ሰላትን صلاة ሁለት ረካዓ ነው የሰገዱት። ሞልተው አያውቁም ሶላትን። እዛ ጋር ይጋጫል። አንድ ሐዲሱ መጀመሪያ መክዙብ አለ ነብዩ ሰለላሁ ዐለይሂ ወሰለም በነብዩ ላይ የተዋሸ ضعيف ሐዲስ ብለውታል። ለምን እስማኤል እብኑ አያሽ የሚባል ሰውዬ አለበት። እስማኤል እብኑ አያሽ የሚባለው ሰውዬ ከሂጃዝዮች ይዞ ሲያወራ ሐዲሱ ውሸት ነው የሚሆነው። ከሂጃዝዮች እስማኤል ብኑ አያሽ ዘግቦታል። ከማን ይዞ እኔ እኔ እኔ እኔ الحجازيين ከተባለ ሐዲሱ ضعيف ነው። እስማኤል ብኑ አያሽ ሙሉ በሙሉ ውሸታም ነው ማለት አይደለም። ከሂጃዝዮች የያዘውን ዑለማዎች ምን ያክል አበጥረው እንዳገኙ እስማኤል ብኑ አያሽ ከሂጃዝዮች ካወራው ضعيف ነው። እስማኤል ብኑ አያሽ ከሶሪዮች ካወራው ከሶሪያዎች ካወራው ضعيف ነው። ከግብጽዮች ካወራው ضعيف ነው። ከኢራቅዮች ካወራው ሶሂህ ነው። ከሂጃዝዮች ከያዘው ግን ضعيف ነው ይላሉ። እስማኤል ብኑ አያሽ ይህን ሐዲስ ደግሞ ከማን ያዘው? ከሂጃዝዮች ነው። ስለዚህ አልሐዲሱ ضعيف وموضوع او كذب ነው። እንደውም ራሱ ውሸት በነብዩ ላይ የተዋሸ ነው ያሉት እብኑ ተይሚያ ረህመቱላሂ Rubber? وهو مخير بين تركها وفعلها ولكن هذا الحديث المرفوع لا يصلح للاحتجاج آه، لاحتجاج راسه አይሆንም حادث لأن في على ابن زهير የሚባል ሰው لبس قال ابن حبان كان يروي عن الثقات ከثقات ያወራ ነበር ما لا يشبه حديث الأسباب ولكن أسباب أثبات አይደለም የተረጋገጠ هنا حديث አይደለም ያወራው وهذا الحديث كذلك لأنه يخالف حديث ابن عمر الذي في الصحيحين أنه صلى الله عليه وسلم የአብደላህ እብነ ዑመር ሌላ ሐዲስ አለ። አብደላህ እብነ ዑመር ቡኻሪ ሙስሊም ላይ የተረጋገጠ ሐዲስ ነው። አብደላህ እብነ ዑመር ምን ይሉናል? አነብዩ ሰለላሁ ዐለይሂ ወሰለም ካነ ነብዩ ሰለላሁ ዐለይሂ ወሰለም ላየዚዱ አላ ረክዓተይን ነብዩ ዐለይሂ ሰላቱ ወሰለም በሁለት ረክዓ ላይ ጨምረው አያውቁም ይላል። ማን ነው እንደዚህ ያለው? አብደላህ እብን ዑመር ولا أبا بكر ولا عمر كذلك አቡበክርም ዑመርም እንደዚሁ ጨምረው አያውቁም በሁለት ላይ ብሏል። ይሄ ቡኻሪ ሙስሊም ላይ ያለ ሐዲስ ነው። አብደላህ እብነ ዑመር ነው የተናገረው። ስለዚህ እዚህ ጋር direct እንትን ይላል كان لا يزيد ነው የሚለው እንደውም ሶሒብቱ ረሱላላህ ሰለላሁ ዐለይሂ ወሰለም ሲሰፈር ነብዩ ጋር እሄዱበት እንትን መንገድ ሁሉ አብሬያቸው ተጉዣለሁ ይላል። ማን ያለው? አብደላህ እብኑ ዑመር የዑመር ልጅ ካነ ላ የዚዱ አላ ረካዓተይኒ በሁለት ረካ ላይ ጨምረው አያውቁም። ወላ አቡበክሪን ወላ ዑመር አቡበክርም አባቴም ዑመርም ጨምረው አያውቁም ማለት ስለዚህ ይሄ ቡኻሪ ሙስሊም ላይ ያለ ነው። የአይሻን ሐዲስ አምጥተን እዚህ በጣም ሰው የሆነ ሐዲስ ጋር ብናገናኘው እንኳን ضعيف ሆኖ አይቋቋመውም። ስለዚህ የትኛው ነው ሙቀደሙ ማለት ነው? ነብዩ ሶሒህ በሆነ ሐዲስ ሞልተዋል የሚል የለም። አልሞሉም። ገብቷችኋል? አልገባችሁም? ገብቷችኋል? ሚንፌሊያ ይህ ደግሞ የአኢሻ ስራ ነው። ወቃለፊን ነው ላይስቁ አለየ እኔ ላይ ችግር ስለማያመጣብኝ ነው ብላ ራሷ ያደረገችው ነው። የራሷ ድርጊት ደግሞ አያገባንም ምናምን ነገር የሚል አንድ ሌላ የተናገሩት አለ። ምን ምን መሰላችሁ? ሐዲሱ ነብዩ አለይሂ ሰላቱ ወሰላም አኢሻ ከነብዩ ጋር መካ ትመጣለች በሐጀተል ወዳዕ ጊዜ ማለት ነው። እና ነብዩን አለይሂ ሰላቱ ወሰላም እንዲህ አለቻቸው፣ ያ ረሱላላህ بأبي أنت وأمي يا رسول الله እናቴም አባቴም ፊዳ የሆኑሁና ያ ረሱላላህ እኒ አትመምቱ ወቀሰርቱ ሶላቴን ሞልቼም ሰገድኩ አራት አድርጌ ሁለትም አድርጌ ሰገድኩ ወሶምቱ አፍጠርቱ ጾምኩም አፈጠርኩም እኮ ሰፈር ላይ መንገድ ላይ ከእርሱ ጋር አብሬ እያለሁ አለቻቸው ነቢዩ አለይሂ ሰላቱ ወሰላም አሕሰንቲ የአኢሻ አሕሰንቲ ጥሩ ሰርተሻል ጥሩ ሰርተሻል አሏት የሚል ዘገባ አለ ወላኪን አልሐዲሱ ضعيف አሁንም ضعيف ሐዲስ ነው ለምን لأن عائشة رضي الله تعالى عنها عائشة رضي الله تعالى عنها لا تخالف النبي صلى الله عليه وسلم ولا الصحابة الكرام ነቢዩን አለይሂ ሰላቱ ወሰላምም ሆነ ሶሐቦችን ከልፋ በራሷ ያመጣችው ስራ እስላም ውስጥ አትጨምርም። ምክንያት ከሁለት ረካ የበለጠ ሰግደው እንደማያውቁ እያወቀች እሷ ወደ አራት ከየት አምጥታ አሳደገችው? ራሷ ሄል ሄል ቃኢለቱ ኡቂረት ሶላቱ ሰፈሪ አለል አወል ያለችውም ራሷ ናት። የመንገደኞች ሶላት በዛው በሁለት ላይ ጠንቷል ይያለች እሷ ወደ አራት እንድታሳደገችው ይሄ ድርጊት ተከስቷ ጭራሽ የመጣና የተሰማ አይደለም። አልሐዲሱ ضعيف በጣም ضعيف ሐዲስ ነው ነው ضعيف ነው። ስለዚህ ነብዩ አለይሂ ሰላቱ ወሰላም ሶሒሕና ሶሪሕ በሆነ ሐዲስ ነብዩ አለይሂ ሰላቱ ወሰላም ሞልተው ሰግደዋል የሚል የለም። አሳጥረው ነው የሰገዱት። ዋጅብ ነው የሚለው ድምዳሜ ላይ ባንሄድም እንኳን ማሳጠር ዋጅብ ነው። አንድ ሰው ሞልቶ ከሰገደ አራት ካደረገው ሶላት ተበላሽቷል የሚል ድምዳሜ ላይ ባንመጣም እንኳን በነብዩ ታሪክ ጭራሽ አንድ ቀን እንኳን ሞልቶ የሰገዱበት የለም። በሰፈር ላይ በመንገድ ላይ ሆኖ ማለት አለው ሀዳ ዋደ ግልጽ ነው፣ ገብቷቸዋል። وعن ابن عمر رضي الله تعالى عنهما قال قال رسول الله صلى الله عليه وسلم يا الله እንዲህ ይላሉ እነላሃ አላህ ዩሕቡ ይወዳል አንቱእታ ሩኸሱ ያግራራው ነገር ሲሰራለት አላህ ይወዳል። ከማ የክረሁ እንደሚጠላ ሁሉ አንቱእታ መዕስየቱ የእሱ ወንጀል ስትፈጸም እንደሚ መፈጸሟን እንደሚጠላ ሁሉ ያግራራው ነገር ሲሰራለትም ደስ ይለዋል። አላህ ይወዳል። አላህ ይወዳል ያግራራው ነገር ሲሰራለት። ስለዚህ ማንኛውም ያግራራውን ነገር መስራት መጠቀም ማለት ነው። አንድ ሰው ቆሞ መስገድ አቃተው ሰው ቁጭ ብሎ መስገድ ደስ ይላል፣ ጥሩ ነው። አይከልፉ ላሁ ነፍሰን ኢላ ውስዓሃ ፈተቁላህ መስተጣዕቱም ወማ ጀዓለ አለይኩም ፊዲኒ ምን ሐረጅ። አላህ በሃይማኖት ውስጥ ችግር አላደረገም አላመጣም። አስቸጋሪ ነገር እንደፈለግክ አድርግ እንጂ ቆመህ መስገድ አለብህ የሚል ድምዳሜ ላይ አልደረሰም። መንገድ ላይ እንኳ ወደ ሁለት አሳንሱት ተብሏል። ስለዚህ ይሄ ሩኸስ ነው፣ አላህ እግር አጥቶልን ነው። አላህም ደግሞ ያግራራው ነገር ሲሰራለት ደስ ይለዋል ይወዳልም። ሁለት ረካ አድርገን መስገድ ነው ጥሩ፣ አራት ከመስገድ ማለት ነው። ተጋባን አይደል? የመንገዱ ርቀት እንመጣለን። አብሽር ትጠይቀኛለህ ኢንሻአላህ። የመንገዱ ርቀት ማለት ነው ምን ያክል መንገድ ስንሄድ እነላህ አላህ ዩሂቡ ይወዳል አንቱ ታሩ ኸሱ ያግራራው ነገር ሲሰራለት ከማ እንደሚጠላ ሁሉ አንቱ እታ ማዕስየቱ ወንጀሉ የእሱ ወንጀል መሰራቱን እንደሚጠላ ሁሉ ወንጀሉ ስትሰራ እንደሚጠላ ሁሉ ያግራራው ነገር ሲሰራለት እንደስ ይለዋል ይወዳል እያሉን ነው ነብዩ አለይሂ ሰላቱ ወሰለም ረዋሁ አህመድ ወሰሐብ ኢብኑ ሒባን ኢብኑ ኹዘይማ ኢብኑ ኹዘይማም ሐዲሱን ሰው ብለውታል ኢብኑ ሒባን ወፊ ሪዋያ ከማ ዩሂቡ አንቱእታ አዛኢሙህ የሚል ወፊ ሪዋያ በሌላ ዘገባ ሩህሱ ያግራራው ነገር ሲሰራለት ይወዳል። ከማ ዩሂቡ እንደሚወድ ሁሉ አንቱታ አዛኢሙ ዋጅብ ያደረገውና የደነገገው ነገር ፈርድ ያደረገው ነገር ሲሰራለት እንደሚወድ ሁሉ ያግራራውም ነገር ሲሰራለት አላህ ይወዳል ብለዋል። ስለዚህ በመንገድ ላይ ያለ ሰው ማሳጠር ነው ያለበት። ቆመኛም ከሆነ ማፍጠር ነው፣ ራሱን ማስቸገር የለበትም። ራሱን ማስቸገር የለበትም። ቆሞ መስገድ ካቃተው ቁጭ ብሎ ይስገድ። ውሃ ታጣ ካጣ ከጠፋ ተይሙም ያድር። መስ አለል ኹፈይን በጫማው ላይ ያብስ። እነዚህ ሁሉ ሩኸሶች ይባላሉ። ሩኸሶች ይባላሉ እነዚህ ሁሉ وعن انس رضي الله تعالى عنه تقبلتنا مثلا وعن انس رضي الله تعالى عنه قال كان رسول الله صلى الله عليه وسلم كان رسول الله صلى الله عليه وسلم الله ملاكተኛ نبر اذا خرج ሲወጡ مسيرة ثلاثة اميال ሶስት ማይል ርቀት ሲወጡ أو ثلاثة فرات ወይ ሶስት ፈርሰኮችን ርቀት ነብዩ ሲጓዙ ولا ركعتين ولا ረከዓ ይሰግዱ ነበር ይላል ረዋሁ ሙስሊም ሐዲሱ ሙስሊም ዘግቦታል ሶስት ማይልስ ወይንም ሶስት ፈራሲህ ብለዋል። ይሄ شك الراوي ነው። ዘጋቢ ሰውዬ ተጠራጥሮ ነው። ሶስት ማይል ሲበሉኝ ሶስት ፈራሲህ ይበሉ ብቻ አንዱን ብለውኛል እያለ ነው። ሶስት miles ማለት አንድ miles አንድ ነጥብ ስድስት ኪሎ ሜትር ማለት ነው። አንድ miles ማለት አንድ ነጥብ ስድስት ኪሎ ሜትር ማለት ነው። ያንን እናባዘዋለን። ስንት ይመጣል? ስንት ይመጣል? በሶስት አባዙ አራት ነጥብ 4.8 ስምንት ኪሎ ሜትር ርቀት የሄደ ሰው ማሳጠር ይችላል እያሉ ነው። በዚህ ይሄ ራሱ መነሻ ነው ወይ አልተባለም። አቀለ ሰፈር የሰፈር መነሻዋ minimum ማ መነሻዋ ማለት አይደለም። ይሄ ራሱ በፈርሰክ ከሄድን ደግሞ አንድ ፈርሰፍ ሶስት miles ነው። አንድ ፈርሰፍ ሶስት miles ነው። አንድ ፈርሰፍ ስለዚህ ሶስት ፈርሰፍ ሰላሳ ፈርሰፍ ከተባለ ሶስትን በሶስት ማባዛት ስንት ሊሆን ነው? አንድ ፈርሰፍ ስንት ናልኳችሁ? ምን አርባዓተ ፈራስ ነው። ሰላሳ ያለውን ታመጣዋል፣ ችግር የለም። ፈራሲህ እኮ ራሱ የፈርሳህ ፕሉራል ፕሉራል ስለሆነ ነው ሶስት ያልኳል። ምንድን ነው ምን የተምታታባችኋል? ሶስት ማይል ወይም ሶስት ፈርሰፍ ነው የተባለው። ሸከራው እኮ ነው ራው ሰውዬ ሶስት ፈርሰፍ ይበሉኝ ሶስት ማይል ሲበሉኝ ብቻ ከሁለት አንዱ ብለውኛል እያለ ነው። መሐቀቅ የሆነ አልመጣም የተባለው ከዚህ እኮ ነው። መነሻውም መድረሻውም የለም አይታወቅም። ወደ እርሱ ነው ምን ነው ያሉት። ስለዚህ ነው እነብኑ ከኛ እንደውም ብዙዎቹ መሐዲሶች ወደ ምንድን ነው የሚሉት? ወደ እርሱ በቃ ሰውየው መንገደኛ ነኝ የት ነው መንገድ ልሄድ ነው ካለ በቃ ማሳጠር ይችላል። ምን ያክል ርቀት፣ መነሻው ምን ያክል፣ መድረሻው ምን ያክል የሚባል ነገር ሶሒህ ሆነ ሶሒህ ሆነ የለም። ሶስት ፈርሰክ አለ። ሶስት ፈርሰክ ማለት ስንት ማለት ነው? እንትን እንትን ሶስት miles ማለት ፈርሰክ ተውት፣ እሱ ቁጥሩ ብዙ ነው። ሶስት ፈርሰክ ማለት አንድ ፈርሰክ ሶስት ፈርሰክ ካለ አንድ ፈርሰክ ሶስት miles ከሆነ ሶስትን በሶስት ስናባዛው ዘጠኝ miles ማለት ነው። ዘጠኝ miles ደግሞ አንድ አንድ miles ስንት ነው ብለናል? አንድ ነጥብ ስድስት ኪሎ ሜትር ዘጠኝን በአንድ ነጥብ ስድስት ታባዙታላችሁ። አስራ ነጥብ አስራ ነጥብ አራት ኪሎ ሜትር ርቀት የሄደ ሰው ማሳጠር ይችላል ማለት ነው። ቢ30 ፈራሲስ ባን ነው በሶስት ማይል ተባለው ደግሞ 4.8 ኪሎ ሜትር 4.8 ኪሎ ሜትር ሲቀላ የት ከዚህ እስከ ፈጣ እ ከዚህ ምናምን ማለት ነው እ የት ከፈጣ ሲቀላ እሺ ከዚህ ከኩልፎ ማለት ነው እንደዛ አካባቢ ማለት ነው አስቡት በጣም ቅርብ ነው በጣም ቅርብ ነው ይህም አሁን መነሻ ራሱ አቀል ነው አቀል አይደለም ራሱ በይነል ዑለማ ራሱ ኺላፍ አለ። ስለዚህ አንድ ሰው ወደ እርፍ ነው የምንመለሰው። ተምጣጣ አባሽ ነው። ሌላ አርባዓተ ቡሩድ የሚል አለ። ነብዩ አለይሂ ሰላቱ ወሰለም አርባዓተ ቡሩድ አራት ቡሩድ ነው አራት برد ጉዞ ላይ ያሳጥራሉ። አንድ برد ማለት አንድ برد አንድ بريد ማለት ስንት ማለት ነው? አራት ፈርሰኸ ነው። አንድ بريد አራት برد ርቀት ነው የሚጓዙ። አራት برد ርቀት የሚጓዙ ከሆነ ያሳጥራሉ ይላል። አራት برد ን እስኪ እናስቀምጠው። አራት برد ማለት አንድ برد አንድ بريد ስንት فرسخ ነው? አራት فرسخ ነው። አራትን በአራት አባዙ አስራ ስድስት فرسخ ማለት ነው። አስራ ስድስት فرسخ አንድ فرسخ ማለት ደግሞ ሶስት miles ነው። ስንት miles ማለት ነው? አርባ ስምንት miles ማለት ነው። አርባ ስምንት miles ን በአንድ ነጥብ ስድስት ኪሎ ሜትር ስናባዛው ወደ ሰባ ሰባት ኪሎ ሜትር አካባቢ ይደርሳል ማለት ነው። ሰባ ሰባት ኪሎ ሜትር ርቀት ላይ ሲጓዙ ነው ይላል። ወላኪን الحديث ضعيف አሁንም ሐዲሱ ضعيف ነው። ምንም መረጃ አይሆንም የሚለው ለዚህም ነው ሐዲሰን ሶሪህ እና ሶሪህ የሆነ አልመጣም የሚሉት። ወላኪን እንደል ፉቃሃ ወደ ፉቃዎች ስንመለስ ዑለማዎች የሚሉት አለ እነ አቡ እነ አቡ ሐኒፋ ሶስት ቀን የሶስት ቀን ጉዞ በግመል በተጫነች ግመል የሶስት ቀን ጉዞ የሚያስጉዝ ከሆነ ማሳጠር ይቻላል ብለዋል። እና ኢማሙ አህመድ እና ኢማሙ ሻፍዒ ደግሞ ሁለት ቀን የሚያስኬድ ከሆነ ሁለት ቀን ርቀት ሁለት ቀን ርቀት ብለዋል። የሚያስኬድ ከሆነ ማሳጠር ይችላል ነው። ወላኪን የለም መረጃ መረጃ በተአምር የለም። እነሱ أربعة برد ያለውን አይተውት ነው። አራት አራት برد ከሚለው ላይ 77 ኪሎ ሜትር እስከ 80 ምናምን ኪሎ ሜትር ርቀት የሚጓዝ ከሆነ የሚለውን ይዘው ነው። ያን ደግሞ ሲገምቱት አራት برد ማለት ወይንም ሰላሰተ መራህ ወይንም መርሐለታት ኢማሙ ሻፍዕይና ኢማሙ አህመድ مرحلتان ነው የሚሉት የሁለት ቀን ጉዞ። ኢማሙ አቡ ሐኒፋ ደግሞ ثلاثة مراحل የሶስት ቀን ጉዞ ብለዋል። የሶስት ቀን ጉዞ ይህን አድርጌ ቀናነሱት ምንን አካፍለው ነው አርባዓተ ቡሩድ የሚለው ወይንም ሰባ ሰባት ኪሎ ሜትር የሚለውን የሁለት ቀን በተጫነች ግመል የሁለት ቀን መንገድ አድርጌ ይህን ወስደውት አርባ ስምንቱን እንትን ማለት ነው። አርባ ስምንት ፈርሰህ የሚል ሌላ አርባ ስምንት ፈርሰህ አርባ ስምንት ማይል አስራ ስድስት ማይል ዘጠኝ ፈርሰህ አራት ይሄ ሁሉ ሁሉም ላይ ሰቢካሉ ሙስሊም ላይ ያለው ዘገባ ነበር ታሪክ በሆነ ሰላሰተ አምያል ሶስት ማይል አራት ነጥብ ስምንት ኪሎ ሜትር አው ሰላሰተ ፈራሽ ወይ ሶስት ፈርሰፍ አስራ አራት ነጥብ አራት ኪሎ ሜትር ይሄ ነበር ቢጸድቅ ኖሮ ወላኪን ይሄ ራሱ አልጸናም ለምን ሸከራው ያለበት የትኛው እንደሆነ አልተረጋገጠም መነሻ ነው ወይ ነብዩ መነሻ ነው አላሉ ወይንም መነሻ ነው አልተባለም ይሄ ነገር ስለዚህ ሐዲሱ ሶሪሕና ሶሒህ የሆነ በኪሎ ሜትር የተገመተ ሰፈር የለም የለም። ተግባባን። ወደ ምንድን ነው እንመለሳለን ያሉት ዑለማዎች ወደ ዑርፍ እንመለስ ነው ያሉት። በቃ ዑርፍ ዑርፍ ማለት በሰዎች ተለምዶ እንደ ባህላቸው የት ልትሄድ ነው ሲባል መንገድ ልሄድ ነው ካለ ማሳጠር ይችላል ማሳጠር ይችላል። ቢያንስ ቢያንስ አንድ እንደው ከሚኒመም እንነሳና አቀል አይደለም መነሻ ነው ብለን አይደለም ወላኪን ለህያት ብንነሳ አራት ነጥብ ስምንት ኪሎ ሜትር በላይ የሆነ መንገድ ከሄደ ሰውየው ማሳጠር ይችላል ማለት ነው። ለምን ሙስሊም ላይ ያለ ሐዲስ የግድ የሁለት ቀን የሚለው ነገር አንሄድም፣ እስከ ሁለት ቀን አንሄድም ማለት ነው። ወይንም እስከ ሶስት ቀን የሚለው ፉቃዎች እንትን ላይ አንሄድም። ተጋብተናል እ የት ዳሞና አባያ? አዎ በዚህ ሐዲስ ተፈጠራለች። አይ ይሄን አንተ የሁለት ቀን መንገድ በአንድ ሰዓት ብታቋርጠው ማሳጠር ትችላለህ። በአንድ ሰዓት በፕሌን ብትሄድ በ30 ደቂቃ በ15 ደቂቃ ብታቋርጠው ማሳጠር ትችላለህ። እዛ መካከል ነው ስለዚህ ብትቆርጠው ማለት ነው። አዎ የጊዜ ቆይ እንየው። አብሽር ይመጣል። አልገባችሁም ይሄ ነገር? መጀመሪያ የቁጥሩን የ عدد ኦችን ልዩነት ያዙ። እስቲ ቆይ ላንብብላችሁ ትንሽ أما الفراسخ فهو جمع فرسخ والفرسخ ثلاثة أميال ሶስት miles ነው። ወሆ ፋሪስዩ ሙዐረቡን ሚን ፈርሰነ ከሚለው የተያዘ ነው። ፋርሲያ ነው። ከፐርሻዎች የመጣ የኢራኖች ቋንቋ ነው። فرسخ የሚባለው የርቀት መለኪያቸው ነው። ወሰላሰቱ ፈራሲክ ሱሳዊ አርባዕተ ወዕሽሪነ ኪሎ ሜትረን እስከ እስከ 24 ኪሎ ሜትር አድርሰውታል። ወንስ ኪሎ ሜትር 24 5 ኪሎ ሜትር አድርሰውታል። ያሁን የፈርሰክ ልዩነት አለ ማለት ነው። ፈርሰካቸው በ miles ስናደርገው አንድ miles ማለት ስንት ማለት ነው? አንድ miles ማለት በኪሎ ሜትር አንድ ነጥብ ኪሎ ሜትር ነው አይደል? አንድ ፈርሰክ ማለት ደግሞ ሶስት miles ነው። ይህ ራሱ ቁጭ አድርጎታል። መጨረሻ ላይ 14 ነጥብ አራት ኪሎ ሜትር ነበር ቅድም ያመጣ ነው አይደል? ፈርሰክ የሚባለው ነገር የነሱ ፈርሰክ ማለት محدود ኡን የተቀመጠ ነገር አይደለም። በሜትር ያስቀመጡት አይደለም። አንድ ፈርሰክ ማለት አንድ በሬ ሲጮህ የሚሰማበት ከተባለ ምን ማለት ነው? ግማሹ አንድ ኪሎ ሜትር ሊጨምርበት ይችላል። ግማሹ አንድ ነጥብ አምስት ሊያደርገው ይችላል። ግማሹ ለኪሎ ሜትር ሊያደርገው ይችላል። አይታወቅም። ፈርሰኽ መሕዱድ ስላልሆነ ነው። አንዳንድ ቦታ ላይ ሶስት ፈርሰኽን 14 ነጥብ አራት ኪሎ ሜትር አድርገ ነው። አንዳንድ ቦታ ላይ ሶስት ፈርሰኽን ስንት ያደርጉታል? ሀያ አራት ነጥብ አምስት ኪሎ ሜትር ያደርጉታል። ምክንያቱም ፈርሰኽ የሚባለው ተወስኖ የተቀመጠ ነገር ስላልሆነ ማለት ነው። እና ምን ይሉናል? ኢዛ ቁልና እነል ሚለ ሲተተ አላፍ ዚራ والحديث يدل على أن من قصد الخروج في سفر إلى تسعة أميال በቃ ዘጠኝ ማይል ርቀት መሄድ የፈለገ ሰው የስዑ ለሁ ልቀስር ማሳጠር ይችላል። እንደዚሁም ሶስት ማይል ርቀት መሄድ የፈለገ ሰው አራት ነጥብ ስምንት ኪሎ ሜትር ርቀት መሄድ የፈለገ ሰው አሁንም ማሳጠር ይችላል። በቃ ባጭሩ ወቅር ከሱረ ለክቲላፍ እክቲላፉ በጣም በዝቷል። የዑለማዎች ልዩነት ፊል በርቀት ዙሪያ ላይ አለቲ ትቁጠሩ ፊያ ሶላ ሶላን ማሳጠር የሚቻለው በየት ነው? በጣም ልዩነት አለ። ወላክተሩን አልአና አርባአቱ ቡሩጅ አራት ቡሩጅ ይሆናል። እነ ኢማሙ ሻፍዒያ ይመስል ያ ማለት ስንት ማለት ነው? አይ ሰማንየተ ወአርበዑነ ሚለን 48 ማይል ርቀት ወይንም 77 ኪሎ ሜትር ያክል ርቀት ሄደ። ወሰየቲ ማ ይዱሉ ዐለይሂ አማ ሀዘል ሐዲስ ፈቂለ እነሁ ለም የዝሀብ ኢለይሂ አሐዱ ሚነል አንድም ፈቂህን አልተከተለም ይህን ሐዲስ ላኪን ለው ዘሀበ ኢለይሂ ለካነ ለሁ ወጅሁን ቀዊይ የሙስሊምን ዘገባ የተከተለ ቀውይ ዘገባ ተከትሏል። በአራት ነጥብ ስምንት ኪሎ ሜትር ወይንም በአስራ አራት ነጥብ አራት ኪሎ ሜትር ወይንም በሀያ አራት ነጥብ አምስት ኪሎ ሜትር ርቀት ላይ ርቀት ያለው መንገድን የሚጓዘው ማሳጠር ይችላል የሚለውን የያዘ ቀውይ ገሊል አለው። ለምን የሙስሊም ሐዲስ ነውና ቀውይ ነው። የግድ አርባዓተ ቡሩድ አለው ላይ አንሄድም እያሉ ወቀድ ዛሀበ ኢለይ ከቲሩ ሚነል ዑለማ አህሊል ሐዲስ ሙሐዲሶች ናቸው የሚያሉት። አንዳንድ ጊዜ በጣም እንደነግጣለን ስንሰማ የሁለት ቀን መንገድ ካልተጓዘ አንድ ሰው እንድማሳጠር ይችላል እንላለን። ሙሐዲሶችን ቁጭ አድርገውታል። የሙስሊም ዘገባ ነው። የትም አይኬድም። ለምን ሶስት ማይል ርቀት ማለት አራት ነጥብ ስምንት ኪሎ ሜትር ነው። በቃ ነገር የለም መነሻ ማለት ነው። እባክህ ያልገባችሁን ጠይቁኝ። ርቀት አሁን ጊዜ ውስጥ ልንገባ ነው። የርቀትን ጠይቁኝ አሁን እ ሹፌሮች ሁልጊዜ ሙሳፊሮች ናቸው። ሹፌሮች ሁልጊዜ ሙሳፊር ናቸው ነው የሚሉት አህለል ዒልም። ለምሳሌ መላሖች አሉ። መላህ ማለት ማሪን ላይ የሚሰሩ የእንትን የመርከብ እንትኖች አመላላሾች አሉ፣ ወይም ሹፌሮች አሉ። ሹፌር ምንጊዜ መንገደኛ ነው። ወለው ካነ አህሉሁ መዓ ቤተሰቦቹ አብረውት ቢኖሩም እንኳን አብረውት ቢሆኑም እንኳን ማሳጠር ይችላል። አይ የሱ ሰፈር ገይሩ ሙንቀጤ ተቆራጭ ስላልሆነ ሁልጊዜ መንገደኛ ስለሆነ መንገድ መኖሪያው ነው የሚባለው። ስለዚህ ሞቶ ይስኬድ የሚሉ አሉ ዑለማዎች ማለት ነው። ላላ ሙሳፊር ነው ገይረ ሙንቀጤ እንኳ ቢሆን መንገደኛ ነው፣ ሁልጊዜ ማሳጠር ይችላል የሚለውን አህለል ዒልም ያስቀደሙ ራሷ ጥያቄው አለች። ይሄ የተነሳው እንትኖች ላይ ነው፣ ሰፊና ላይ መርከብ ላይ የሚሰሩ ሰዎች እንደ ዑርፍ ደሊል ማለት እንደ እንደ ደሊል ከዑለማዎች እንደተያዘ ዑርፍ ነው ያለው። ኢብኑ ተይሚያ፣ እነ ኢብኑል ቀይም፣ እነ ሲዕዲ የያዙት ይህንኛው ሙሐዲሶች አህለል ዒልም የያዙት ሶሪሕና ሶሒህ የሆነ እንትን ቦታን ገምቶ ያመጣ ርቀትን ገምቶ የመጣ ሐዲስ የለም። ሶሒህና ሶሪሕ የሆነ እነ እብኑ እነ እብኑ ዑሰይምንም ይሄንን ነው ርቀት ተገምቶ የተቀመጠ የለም። አምስት ኪሎ ሜትር፣ ዘጠኝ ኪሎ ሜትር፣ ዘጠና ኪሎ ሜትር፣ ሰማንያ ኪሎ ሜትር፣ አርባ ኪሎ ሜትር፣ ምን ኪሎ ሜትር የሚባል ነገር የለም صحيح የሆነ ولكن ሐዲስ ላይ ስንመጣ ሶስት miles የሚል ሶስት ፈርሰኽ የሚል አስራ ስድስት ፈርሰኽ የሚል አራት برد የሚል አለ። ሐዲሱ صحيح ኡ صريح አይደለም፣ صريح ኡ صحيح አይደለም። ገባችሁ አልኳችሁ። صريح ግልጽ የነበረው ሐዲስ አራት ጉሩድ የሚለው ግልጽ ነበር። ሰባ ሰባት ኪሎ ሜትር የሁለት ቀን መንገድ። ይሄ ግን አይደለም። አንድ ውድቅ ታደርጋላችሁ። ሌላ صحيح ነበረ የማን ሶስት ማይል ወይንም ደግሞ ሶስት فرسخ የሚለው የሙስሊም ዘገባ صحيح ነበር፣ ወላኪን ሶሪ አይደለም። ለምን ግማ ሸከራው ያለበት ሶስት ሶስት ማይል ስንለው እናያዝ ወይንስ ሶስት فرسخ 14 ወይንም 24 24 ነጥብ 5 ኪሎ ሜትር ያለውን እንያዝ ወይንስ 4 ነጥብ 8 ኪሎ ሜትር ያለውን እንያዝ? የቱን እንያዝ? ሶሪ ግልጽ አይደለም። صحيح የነበረው صريح ግልጽ አይደለም። صريح ግልጽ የሆነው ደግሞ صحيح አይደለም። ስለዚህ محدود የሆነ ነብዩ አላስቀመጡ የተወሰነ ከዚህ እስከዚህ የሚባል ነገር አላስቀመጡም ነብዩ عليه الصلاة ተግባብተናል። በቃ ርቀት distance ማለት ይሄ ነው። صريح እና የሆነ ሐዲስ የለም። የምንመለሰው ወደ ምንድን ነው አልኳችሁ? ርቀት ስንጓዝ እ በቃ መንገደኛ የሚባል መንገድ የሚባል ጉዞ መጓዝ ብቻ ነው። የት ነው የምትሄደው? ሴቻ መንገደኛ ነው ያሳጣል ይችላል እ እ ከሀገር ውጭና ውስጥ ማለት እንዴት ነው? አይ መንገድ የሚባል የኛ ዑርፍ ነው። ወደ ዑርፍ ነው የምንሄደው። ለምሳሌ በእኛ እርስ በአርባ ምንጮች እርስ የት ልትሄድ ነው ሲባል መንገድ እየሄድኩ ነው ይላል። ወደ ግቢ ሲመጣ የልማት ሰው አይልም። ከፊት ላይ የሚመጣ መንገድ እየሄድኩ ነው ይላል አይልም። መንገድ ማለት ወይ ለለቅሶ ወይ ለሆነ ለገበያ ሲሄድ ርቀት የተወሰነ ርቀት አለው። በቃ ወደ እርሱ ነው የምንመለሰው። እንደየሀገሩ እርስ ነው። ሰዑድ ላይ መንገድ የሚባል እኛ ላይ ላይባል ይችላል። ስለዚህ ወደ እርሱ የተመለሱት ወደ አስሉ መመለሳቸው። አሁን እኔ በአርባ ምንጭ አልገምትላችሁም። የት ነው የምትሄደው ስትለው አንድ ሰው መንገደኛ ነኝ የሚልበት የሆነ ርቀት የሚጓዛበት አለ ማለት ነው። ስለዚህ ማሳጠር ይችላል። 8 ኪሎ ሜትር የሚሆን 7 ኪሎ ሜትር የሚሆን ምን ኪሎ ሜትር የሚሆን መንገደኛ ይሆን ብቻ ወደ እርሱ የተመለሱትም ለዚህ ነው። የትኛውም ቦታ ላይ ቢሆን ማለት ወደ እርሱ ነው። የሀገሩ ነዋሪ ነው የሚያውቀው ያንን እንደዚህ እነ እብኑ ተይሚያ እነ እብኑ ልቀይም እነ እብነ ዑሰይሚን እነ አብዱራህማን ሲዕዲ ይህንኛውን ብንል ነው ሀው ላይ ሆነው ብለዋል። አላሁ አለም ሶላትን ጀማአ አልሰማሁም። እየሰገድ ሶላት መስጊድ ጀማዓ መስጊድ ጀማዓ ቢያገኝና ጀማ ቢሰግድ ምናምን ነው የምትለው? የለም ሙሉ የሚሰግድ ጋር አንተ ኢማም ሆኖ ታሰግዳለህ። አንተ ሙቀሲር ከሆንክ ለምሳሌ ሁለት ረካ ሰጋጅ ከሆንክ ባለ አራቱን ረካ ከኋላ ያለውን ዙር ሰጋጅ ሁሉ ታሰግድና ሁለተኛው ረካ ላይ አንተ ስታሰላምት እነሱ ይነሳሉ፣ አራት ይሞላሉ። ይሄ ይቻላል። ወላኪን አንተ በአራት በሚሰግድ ሰው ኋላ ሆነ ተከትለ ሁለቱን ከሰገድክ በኋላ አሰላምተ መሄድ አይቻልም። የለም ለብቻ ስትሄዱ ቁጭ ብሎ መጠበቅ የትናንትና በቀራ ነው። ያው ጀዋዝ አስለል ጀዋዝ ማለት ነው። የሰፈሩን እንትን አታገኝ፣ የሰፈሩን እንትን አታገኝ ማለት እክትላፍ ዑለማ ውስጥ ትገባለህ። የአጋጣሚ መግሪብን ከንትን በኋላ ባለ ሁለት ረካ አካራት በኋላ ባለ ተራው ከንትን በኋላ ምናምን እያልን ያልነው አለ። አስለል ጀዋዙ አለ። ወላኪን ጥሩ አይደለም። አለ መስራቱ ነው ጥሩ። እኛ ለፈጅ ላይ እያልን እንሰግደዋለን። አብረህ አራት ረካ መስገድ ነው የምትለኝ ማሳጠር ነው የምትለኝ አራት ረካ አብሮ ሞልቶ መስገድ ሆ ሁለት ረካ መስገድ ነው እንደውም ዋዚ እንትን እክትላፍ ውስጥ እኮ እየገባ ነው እንደውም እክትላፍ ውስጥ እየገባ ነው መስጊድ አንተ በቃ ደስ የሚል ጀማዓ በጣም ብዙ ቁጥር ያለው ደስ የሚል ጀማዓ ብታገኝም እንኳን ለብቻ ሁለት ረካ አስገድ ለምን አራት እነሱ ጋር ጀማ እንዳገኙ ብለህ ከሰገድክ ሌላ ሙኻለፋ ፈጥራለህ። የነቢዩን አለይሂ ሰላቱ ወሰላም ሱና እየጣስክ ነው። ለምን ነቢዩ አንድ ቀን በሰፈር ላይ ሞልተው ሰግደው አያውቁም። ጀማዓ ብታገኝም እንኳ ለብቻ ስገድ ቀስር አድርገው። ለምን ነብዩ በታሪካቸው አንድ ጊዜ እንኳ ሞልተው አያውቁምና። እንደውም ራሱ ኺላፍ አለ። ምን የሞላ ሰው ሶላቱ መቅቡል አይደለም የሚለው የአኢሻን ሐዲስ ጠንካራ አድርገው አቡ ሐኒፋ አይበቃለትም እኮ ብለዋል እያልኳችሁ ነው መጀመሪያ። ስለዚህ ኹሩጅ ሚነል ኺላፍ መሙላት የለብንም የፈለገ ጀማዓ ብናገኝ Hm? ይህ አስለል ጀዋዝ ጀዋዝ ነው። አሁን ጀዋዝ ይበቃል አይበቃም ወይ ነው። ሶላቱ ችግር የለም። ሶላት እኮ አይበቃም አይደለም። ወላኪን የጀማዓ አጅር ምን የሚባል ነገር የለም፣ አያገኝም። አሁን ሁለት ረካ ብቻ ነው የሚሰግደው። ከአራት ረካ ጀርባ ሁለት ረካ መስገድ ይቻላል። ያው ከኢሻ ጀርባ መግሪብ ከመግሪብ ጀርባ እንትን ኋላ እንትን መከተል ይቻላል ብለናል። ትናንትና ቀርተነዋል አይደል? ይቻላል። አስሉ ጀዋዝ ነው መከተል፣ ወላኪን አለመከተል ለብቻ መስገዱ ነው። አስሉ ጀዋዙ አለ። ቁጥሩ ቢለያይም ራሱ መከታተል ይችላል፣ ችግር የለም። የሚቆይ ከሆነ የዘመንን እንየው። ይሄ ርቀት ነው አሁን የቀራል። ርቀት ገብቷችኋል። ከነ ኺላፉ ያዙ ኢማሙ ሻፊዒ ስንት ቀን የሚያስከናሉት ብያቸዋለሁ። ሁለት ቀን። አቡ ሐኒፋ ስንት ቀን ብለዋል? ሶስት ቀን። ምንም ደሊል አድርገዋል አልኳችሁ። ምንም دليل ያደረጉት እ أربعة برد አራት برد ብያቸዋለሁ። አራት برد ማለት ስንት ፈርሰክ ነው ያልነው? አንድ بريد አራት ፈርሰክ ነው። አስራ ስድስት ፈርሰክ ማለት ነው። አንድ ፈርሰክ ደግሞ ስንት miles ነው ብለናል? ሶስት ፈርሰክ ስናባዛው አርባ ስምንት miles ይሆናል ማለት ነው። ወደ ኪሎ ሜትር ሲቀየር ሰባ ሰባት ኪሎ ሜትር ርቀት የሄደ ሰው ብለዋል። ይህንን ደሊል አድርገው ነው ወላኪን ሐዲሱ ضعيف ነው ብለናል። እሺ ሌሎች ደግሞ ምን ብለዋል? የሙስሊም ዘገባ ምን ነበር የሚለው? ሶስት ማይልስ ወይንም ሶስት ፈርሰክ ነው የሚለው አይደል? ሶስት ማይልስ የሚለው ስንት ኪሎ ሜትር ነው ያለው? አራት ነጥብ ስምንት ሶስት ፈርሰክ ስንት ነው ብለዋል? ዘጠኝ ማይል አስራ አራት ነጥብ ወይንም ደግሞ ሀያ አራት ነጥብ አምስት ኪሎ ሜትር ብለዋል። ይሄ ሁሉ የተለያየ አባባል ነው። የተለያየ ነገር ነው የመጣው። ሐዲሱ ሶሒህ ሆነው ሶሪህ አይደለም፣ ግልጽ አይደለም። ሶሒህ የነበረው ሐዲስ ግን ግልጽ አይደለም። ግልጽ የነበረው ሐዲስ ግን ضعيف ነው። ስለዚህ ደሊል የለም ያሉት ለዚህ ነው ብያቸዋለሁ። ደሊል የለም ያሉት ማን ማን ናቸው ነው ያልኳቸው እ وعنه وعن انس رضي الله تعالى عنه قال خرجنا مع رسول الله صلى الله عليه وسلم ከነብዩ ጋር ወጣን ይላል ምን المدينه الى مكه ከነብዩ ጋር ከመዲና ወደ መካ ወጣን። ፈካነ ይሰል ነብዩ ይሰግዱ ነበር። ረካዓተይን ረካዓተይን ሁለት ሁለት ረካዓ ነበር ሲሰግዱ የነበሩት። ሐታ ረጀዕና ኢለል መዲና ወደ መዲና እስከተመለስን ድረስ ይላል። ሐዲሱ ሙተፈቅ አለይህ ነው። ሐዲሱ ሙተፈቅ አለይህ ነው። ወለፍዙ ልልቡኻሪ አረፍተ ነገሩ አገላለጹ የቡኻሪ ነው የቡኻሪ ነው። የተለያየ ዘገባ ነው ያለው። አስራ ዘጠኝ ቀን የሚል አለ አለ ዘገባው ላይ وعن ابن عباس رضي الله تعالى عنه عنهما قال ابن عباس በዘገቡት ሐዲስ አቃመ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም ቆዩ ይለናል። ቆዩ መቼ ነው? አመል ፈትህ ነው። መካን በከፈቱ አመት በስምንተኛው አመት ነው እንጂ ሐጀተል ወዳ አይደለም። ነብዩ ዐለይሂ ሰላቱ ወሰላም ስንት ቀን ቆዩ ይለናል። አቃመ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ቆዩ ትስዓተ አሸረ የውመን አስራ ዘጠኝ ቀን ቆይተዋል መካ ላይ ዩቀሲሩ እያሳጠሩ አስራ ዘጠኝ ቀን ቆይተዋል ይላል። ርቀት ሳይሆን የጊዜ ገደብ ነው። ይሄ ደግሞ 19 ቀን አለ። ወስለፍን ቢመካ መካ ላይ የሚል ሌላ ጨምሯል። ተጨማሪ information ነው። አሳጥረዋል 19 ቀን ለመሆኑ የት بمكة መካ ላይ የሚል ቃል ጨምሯል። ማሻአላህ ቲስዓተ አሸረ የውመን ቢመከተ ቲስዓተ አሸረ ዮመን መካ ላይ 19 ቀን ነብዩ አሳጥረዋል ይላል رواه البخاري ይህንን ቡኻሪ ዘግበውታል። ወፊ ሪዋያ በሌላ ዘገባ ለአቢ ዳውድ አቡ ዳውድ ዘንድ ባለ ሐዲስ ደግሞ ሰብዓተ አሸረተ አስራ ሰባት ሰብዓ አሸረተ የውመን አያም አስራ ሰባት የውም የሚል አለ አስራ ሰባት ወፊ ኡኽራ በሌላ ዘገባ ደግሞ 15 አሸረተ አስራ አምስት ቀን የሚል አለ አስራ አምስት ቀን የሚል አለ አስራ አምስት የሚል አለ አስራ ሰባት የሚል አለ፣ አስራ ዘጠኝ የሚል አለ። ሁሉ የተለያየ ነው ማለት ነው። አለ ወለሁ አን ዕምራን ከዕምራን እብን ሁሰይን የተያዘ ደግሞ ሌላ ሐዲስ እዙ አቡ ዳውድ ላይ ማለት ነው። ሰማንያ አሸረተ አስራ ስምንት የሚል አስራ ስምንት የሚል ወለሁ አን ጃብር አሁንም ከጃብር የተያዘ ሐዲስ አቃመ ቢተቡከ ይህ ሌላ ክስተት ነው። ነቢዩ አለይሂ ሰላቱ ወሰላም ተቡክ ላይ ቆዩ። ዒሽሪነ የውመን ሀያ ቀናትን ያክል يقصر الصلاة ሶላትን እያሳጠሩ ورواته ዘጋቢዎቹ ثقات ታማኞች ናቸው። በጣም ሰው ሐዲስ ነው። إلا أنه ነገር ግን اختلف ልዩነት ተፈጥሯል። ሲወስል ሐዲሱ موصول ነው አይ منقطع ነው የለም የተቋረጠ ሐዲስ ነው موصول አይደለም በሚለው ላይ ግጭት አለ። ولكن ثابت አምሳ ቤት ነው ሐዲሱ። ስለዚህ 19 ቀን የሚል አለ፣ 17 የሚል አለ፣ 15 የሚል አለ፣ 18 የሚል አለ፣ 18 የሚል አለ። ስንት ማለት ነው? እዛው መካ ላይ ያለው አራት ማለት ነው። መካ ላይ 19 ቀን የሚል 17 የሚል 15 የሚል 18 የሚል አራት አይነት ዘገባ ነው የመጣው። አራት አይነት ዘገባ። ስለዚህ አንድ ሰው አንድ ሀገር ላይ ምን ያክል ጊዜ ሲቆይ ነው ማሳጠር የሚችለው? ሰምታችኋል? ከቡክ ላይ ደግሞ ስንት ቀን ያለው 20 አስቡት ነብዩ መካ ላይ 19 ማክሲመሙን እንውሰድና ነው እንደው የሚባለው 19 ነው የምንይዘው ለምን 17 ያለው ሰውዬ የመግቢያውንና የመውጫውን ቀን አልቆጠረምና ነው ይላሉ የመውጫና የመግቢያውን ቀን አልቆጠረም 18 ያለው ደግሞ የመውጫውን ቀን አልቆጠረም እንደዛ ሊሆን ይችላል ብለዋል ለማጠጋጋት አስራም አስራ አምስት ያለችው ثابت አይደለችም شاذ ናት ነው የሚለው شاذ ናት ብለዋል እሷ አስራ አምስት ያለው ሻዝ አይደለም ሻዝ ነው አሉ ማለት በቃ በጣም ጥሶ የመጣ ነው ቢያንስ ቢያንስ አስራ ዘጠኝ አስራ ዘጠኝ ጋር የአራት ቀን ልዩነት እንዴት ሊፈጠር ይችላል ይሄ ጭራሽ ثابت አይደለም ነው የሚለው አስራ ዘጠኝ የሚለው እንትና ላይ ያለው ነው አይደል ቡኻሪ ነው ሙስሊም ላይ ቡኻሪ ላይ ያለው ሐዲስ ነው አስራ አምስት የምትለዋም ራሱ እንትን አቡ ዳውድ ላይ ያለች ናት ያንኛው 19 19 እና 15 መካከል ልዩነት አለ። ሌሎቹ ግን መጠጋጋት ይችላሉ አሉ። 17 የሚለው መውጫና መግቢያውን ተተውት ሊሆን ይችላል። ወደ 17 ያወረደው ሰውዬ 17 ቀን ነብዩ አሳጠረው አልችል እንዴ ሌላው 19 አይደል እንዳለው አይ ችግር የለም ነብዩ መካ ሲገቡ የነበሩበትና ከመካ የወጡበትን እለት አልቆጠረውምና ነው 17 ነው የሚሆን እንደዛ ከሆነ አንዱ ደግሞ 18 የሚለው ደግሞ የወጡበትን ቀን ጠዋት ወጥተው ከሆነ ያ ቀን ሙሉ አይቆጠርም ብሎ የገቡበትን ቀን ቆጥሮታል። 18 ያችን አንዷን ቀንሶ ነው። እነዚህ ይጠጋጋሉ ሶስቱ ዘገባዎች ማለት ነው። አና አና ለኸምሰተ ዐሸረ የውም የሚለው ደግሞ ፈሄ ሻዘቱን ይላሉ። ስለዚህ ማክሲመሙን እንወስዳለን። ለማንኛውም አሶሑም እሱ ነው ማክሲመሙ 19 ቀን የሚለው 19 ቀን አሳጠሩ 19 20 ቢደርሱ ሳያሳጥሩ ነበር ያሳጥራሉ። ለምን ቢደሊል አን ነብይ ሰለላሁ ዐለይሂ ወሰለም ቀሰረ ቢተቡክ ተቡክ ላይ በሀያ ቀን አሳጥረዋል ከተባለ በሀያ ያሳጥራሉ ማለት ተቡክም ላይ በሀያኛው ቀን ሀጃቸው ስለተፈጸመ ነው። ሀያ አንድ ቢሉ ኖሮ ሀያ ሁለቱ ሀጃቸው ቢቀጥል ኖሮ አሁንም ያሳጥሩ ነበር። ስለዚህ አሁንም የጊዜም ገደብ የለም አሉ። የጊዜም ገደብ የለም፣ የርቀትም ገደብ የለም፣ የጊዜም ገደብ የለም። አለ ሶሒህ አለ ሶሒህ ወላኪን ዑለማዎች አንድ ያሉት ነገር አለ ልንገራችሁ፣ ፉቃዎች ያሉት ማለት ነው። አንድ ሰው ፍጹም አራት ቀን ከመግቢያና ከመውጫ እለታት ውጭ አሉ አራት ቀንን አንድ ቦታ ላይ እቀመጣለሁ ብሎ ከወሰነ ሞልቶ መስገድ አለበት ነዋሪ ይባላል አሉ። አራት ቀን ከመግቢያና ከመውጣ ቀናት ውጭ ያሉ ንጹህ አራት ቀን አንድ ቦታ ላይ ቆያለሁ ካለ ማሳጠት የለበትም መሙላት አለበት ብሏል። ግን ዛሬ ይወጣል ሀጃዬ፣ ነገ ሊወጣ ይችላል፣ ተነጎዳ ሊወጣ ይችላል፣ ምን ሊወጣ ይችላል እያለ ከሆነ ምንም ገደብ የለውም። ሀያ አምስት ወይንም ሀያ ድረስ አደረሱትና ነሻፈኝ ሌሎች ደግሞ ሄደዋል። ምክንያቱም ነብዩ በሀያኛው ሀጃቸው ስለወጣ እንጂ ነገ ይወጣል ተነገ ወዲያ ይወጣል እያሉ ቢሉ ኖሮ ይቀጥል ነበርና ብለዋል። አሁንም ሀጃዬ ዛሬ ይወጣል ነገ ይወጣል ተነገ ወዲያ ይወጣል እያለ የሚቀጥል ሰው ምንም ገደብ የለውም። ዝም ብሎ ማሳጠር ይችላል። ሲወጣለት ስለሚመለስ ማለት ነው። ተግባብተናል። ግን ወስኖ ከተቀመጠ ሳምንት እቆያለሁ ካለ ማሳጠር የለበትም። ለምሳሌ እኛ አርባ ምንጭ ያለ ውስጥ ነው ያለ ነው ሙሳፊሮች ነን። ማሳጠር እንችላለን የሚለው ውስጥ አንመጣም፣ አናሳጠርም። ሞተን ነው የምንሰግደው። ለምን ከመግቢያና ከመውጣ ውስጥ አራት ቀን በላይ አመታት እየኖርን ስለሆነ ማለት ነው። ስለዚህ ለሕያጥ ይህን ነው መያዝ ያለብን ለጥንቃቄ እክትላፍ ዑለማ ማለት ነው። ገብቷችኋል? ገደብ የለም ብለው ማሳጠር ትችላላችሁ ብለዋል ዑሰይሚን ለንደን ላይ የሚማሩትን ተማሪዎች ማሳጠር ትችላላችሁ ብለዋቸዋል። ግን ለአህያቱ ሰው የዕልም አውረት ዑለማዎች ያሉት ነው። አልገባችሁም? ይሄ ቢመካ የሚለው የውመል ፈትህ ነው። አመ አልፈትህ ነው። የፈትህ ጊዜ ነው እንጂ የሐጀተል ወዳ ጊዜ አይደለም። ነብዩ በሐጀተል ወዳ ጊዜ መካ ላይ አስር ቀን ብቻ የተሐቂቅ አስር ቀን ቆይተዋል። አስር ቀን ብቻ ናት ቆይቷል። የሐጀተል ወዳ በዘጠነኛው ዓመት ማለት ነው። በስምንተኛው ዓመተ ሂጅራ ነብዩ መካን በከፈቱ ጊዜ ነው 19 ቀን 18 18 ቀን 17 ቀን 15 ቀን የተባለ ግልጽ ነው። እሺ እህ እንዴት መኖሪያ ቤት አይ ቤቱ ነው መኖሪያው ገብቷል ቤቱ ነው ተባልተናል በዚህ ስለዚህ አለሶህ ስናሄድ ለጊዜም ሆነ ለቦታ ለርቀትም ሆነ ለጊዜ ምን የለም ሶሒህ የሆነ ሐዲስ የለም የሚገድብ ሐዲስ ማንም አያመጣም። ግን ማን አስራ ዘጠኝ ቀን ነብዩ አሳጥረዋል ከተባለ አስራ ዘጠነኛው ላይ ሀጃቸው ስለተጠናቀቀ ነው። ሀያ ቢሉ ኖሮ ይቀጥል ነበር ቢደሊል ተቡክ። አይ ተቡክም ላይ ሀጃቸው ስለተፈጸመ ሀያ አንድ ብለው ቢቀጥሉ ኖሮ ሊቀጥል ይችላል። ኢህቲማል አለበት። ስለዚህ ደሊል አይሆንም። ሀያ ላይ ብለን ወይንም አስራ ስምንት አስራ ሰባት አስራ ዘጠኝ ብለን መገደብ አንችልም። አንድ ሰው ዛሬ ነገ ሀጃ ይወጣል ካለ አመታት የሚቆይ ይችላል ማሳጠር وقنا اختلف الروع كما روى آه، كما ترى في مدة إقامته صلى الله عليه وسلم بمكة أنها 19 يوما أو 18 أو 17 أو 15 يوما فذهب إلى كل واحدة منها جماعة وقالوا إذا أراد المسافر أن يقيم أكثر من هذه المدة لا يقصر الصلاة بل يتمها واعلم أن هذا الاختلاف في مدة إقامته بمكة إنما هو في غزوة الفتى لا في حجة الوداع لأنها عشرة أيام بالتخفيف آه، أنت من لا من بتسوي لك ለማንኛውም ግልጽ ነው ገብቷችኋል ከገባችሁ አቋል ዑለማን ደግሞ የተለያየ ቦታ ትመለከታላችሁ ትሰማላችሁ ታዳምጣላችሁ ኢንሻአላህ እሺ ዋና አነስ ረዲየላሁ ተዓላ ዐንሁ ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም ነበሩ ስለዚህ ከማሳጠርና ከመሙላት የቱ አክበር ይመስላችኋል ማሳጠሩ ዋጅብ ነው ያሉት ማን ናቸው ኢማሙ አቡ ሐኒፋ ጠንካራ ደሊል አላቸው አይደል አዎ ዋጅብ ዋጅብ ነው ዋጅብ አይደለም ዋጅብ አይደለም ለሚለው አንድ መረጃ ልንገራችሁ ዋጅብ ላለመሆኑ አለበለዛ እንደ ደሌሉ ከመጣን ማሳጠር ዋጅብ ነው ግን አንድ ሌላ መረጃ ልንገራችሁ ዑስማን ኢብኑ አፋን ዑስማን ኢብኑ አፋን ነብዩ አለይሂ ሰላቱ ወሰላም በዘመናቸው ሞልተው አያውቁም አቡበክርም ሞልቶ አያውቅም መንገድ ላይ ዑመርም ሞልቶ አያውቅም ዑስማን ራሱ 12 አመታት አስተዳድሯል ዑስማን ለስድስት አመታት ወይንም ለስምንት ዓመታት እያሳጠረ ነበር የሰገደው ልክ ከስምንተኛው ወይም ከስድስተኛው አመት በኋላ አንድ ቀን ሞላና ሰገደ። የት መካ ላይ ያለ መካ ላይ ሐጃጁ እሱን ሲያሰግድ ሞላና አሰገደ። እንደ ሙሳፊር ሶላት አይደለም። እንደውም አብደላህ ብን መስዑድ ዑስማን እኮ ሞልቶ አሰገደ ብለው ሲነግሩት ኢና ሊላሂ ወኢና ኢለይሂ ራጂዑን ኢና ሊላሂ ወኢና ኢለይሂ ራጂዑን ኢና ሊላሂ ወኢና ኢለይሂ ራጂዑን በጣም ደነገጠ። ሐዲስ ሙሲባ ነው ያለው። የአብደላህ ብን መስዑድን ስታዩ ነብዩ ምንም ቀን ሞልተው እንዳልሰገዱ እንመለከታለን አይደል? በጣም የከበደውም ለዚህ ነው። ኦስማን ጋር ስንመጣ ደግሞ መሙላት ይቻላል ወደሚለው ምን አድርጓል ማለት ነው። ይህንን ተጠቅሟል። ስለዚህ እንደውም ምን ይላሉ ዑለማዎች ኦስማን አስተጋገዱ ስህተት ቢሆን ኖሮ ዋጅብን ጥሶ ሶላት የሚያበላሽ ስራ ቢሰራ ኖሮ አብደላ ብን መስዑድ እና ሊላሂ ወኢና ኢለይሂ ራጂዑን ባለው ብቻ ዝም አይልም ነበር። ሙናቀሻ ያደርገው ነበር። አረ ይህንን አስተጋገድህንማ አርም ብሎ ይነግረው ነበር። ወላኪን ሱናን ስለካለፈ ሊሆን ይችላል ብለዋል ዑለማዎች። ተግባባን አይደል? ዋጅብ አይደለም ማለት ነው ማሳጠር። ዑስማን ለመሆኑ ለምን እንደዚህ አደረገ ሲባል ዑስማን ለአለሁ ከተለያየ ከገጠሩ ክልል የሚመጡ ብዙ ሰዎች ስላሉ ሁለት ቢያስተግዳቸው ኖሮ አሀ እኛ እስከ ዛሬ አራት አራት ስንሰግድ ዙሁር ባ ሁለት ነው እንደ ብለው በዛው አራት ሁለት ሁለት አድርገውት ሊቀሩ ይችላሉ። አራትን ለማስተማር ፈልጎ ነው ያሉም አሉ። አቅረብ ያደረጉት ይሄ ወይንም ደግሞ መኖሪያ ቤት ስላለው ነው የተለያየ ነገር ብለዋል። ለማንኛውም ማሳጠርም መሙላትም ይቻላል፣ ችግር የለም። ወላኪን ለህያብ ኹሩጅ ሚን አልኺላፍ የነብዩን በመከተል ስንመለከተው ማሳጠር ነው በላችሁ ማለት ነው። ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ነበሩ። ኢዘርተሐለ ሲጓዙ ወደ ጉዞ ሲሄዱ ቀብለ አንቱ ቢገሸምቱ ፀሐይ ከማዘንበሏና ወደ መግቢያዋ በኩል ዘዋል ከመፈጠሩ በፊት ከቤታቸው የሚወጡ ከሆነ አኸረ ዙህረ ዙሁርን ያዘገዩታል፣ ኢላ ወቅቱል ዐስር ወደ ዐሱር ያዘገዩታል። ይሄ ጀምዕ ነው። ጀምዕና ተቅዲም የሚባለው ነው። አሁን ቀስር የሚባለውን አሳለፍ ማሳጠር ወደ ሁለት መቀነስ ማለት ነው። ይሄ ደግሞ ጀምዕ ነው። ዙሁርን ወደ ዐሱር፣ ዐሱርን ወደ ዙሁር፣ መግሪብን ወደ ዒሻ፣ ዒሻን ወደ መግሪብ ማምጣት ማለት ነው። ነብዩ አለይሂ ሰላቱ ወሰላም አምስት ሰዓት ላይ ወይንም ስድስት ሰዓት ላይ ዙሁር ከመግባቱ በፊት የሚወጡ ከሆነ ወደ ሰፈር ምን ያደርጋሉ? ዙሁርን ከአሱር ጋር ይሰግዱታል ማለት ነው። ልክ ዙሁር ከገባ በኋላ አሃ መሄድ ያለብኝ መንገድ ካሉ ዙሁርንም አሱርንም አሁን ዙሁር ወቅት ላይ ይሰግዱትና የአሱርን ጊዜ ደግሞ የጉዞ ሰዓት ያደርጉታል ማለት ነው ስለዚህ ኢዘር ተሐለ ሲጓዙ ነብዩ አለይሂ ሰላቱ ወሰላም ቀብለ በፊት አንቱ ሸምሱ ቀብለ አንተ ሚለ ሸምሱ ፀሐይ ከማዘንበሏ ወይንም ደግሞ ዙሁር ከመግባቱ በፊት ጉዞ ከጀመሩ አኸረ ዙሁረ ዙሁርን ያዘገዩታል ኢላ ወቅት العصر ማለት ነው ثم نزل ከዛ ይወርዱና ነብዩ አለይሂ ሰላቱ ወሰለም ያርፉና ፈጀማዓ በይነሁማ በሁለቱ መካከል ሰብስበው አንድ ላይ ይሰግዳሉ ይሉናል። ፈኢዛ ዛገት ሸምሱ ፀሐይ ካዘነበለች ዘዋል ከመጣ ግን ቀብላ አየርተሒለ ነብዩ ጉዞ ከመጀመራቸው በፊት ዘዋል ከሆነ ዘዋል ከሆነ ማለት ምን ማለት ነው? ዙሁር ከገባም ማለት ነው። ምን ያደርጋሉ? ሶለ ዙሁረ ዙሁርን ይሰግዳሉ። ሱመል አሱር የሚላለ እዚህ ላይ ሌላ ሪዋያ ثم العصر ከዛ አስርን ተቅድም አድርገው ይሰግዱና ثم ረኪበ ከዛ ይጋልቡና መንገዳቸውን ይጀምራሉ ነብዩ አለይሂ ሰላቱ ወሰላም ከዚህ የምንነሳው ምን መሰላችሁ ከዚህ ሐዲስ አንድ የምንወስደው ነገር አለ ነብዩ አለይሂ ሰላቱ ወሰላም እንዳደረጉት እኛም ወደ ሰፈር ስንሄድ ግዝ አንድ ወቅት ጊዜው ከገባ በኋላ ከተነሳን ያንን ጊዜና ከሱ ጊዜ በፊት ቀጥሎ የሚመጣው ወቅት አንድ ላይ የሚሰረሰቡ ከሆነ ተቅድም አድርገን መነሳት። ጊዜ ያልገባ ከሆነ አሁን የሚመጣውን ጊዜ ወደዛኛው ጊዜ መውሰድ ማለት ነው። ለምሳሌ ለምሳሌ አምስት ሰዓት ላይ ጉዞ ከጀመር ወይ አንድ ሰዓት ላይ ወይ ሁለት ሰዓት ላይ ከጀመር ዙሁርም ምን ማድረግ ነው ማለት ያለብን ከአዲስ አበባ ስንመጣ ወይንም ከሰፈር ስትመጣ ዙሁርም ምንድነው የምናደርገው ወደ አሱር ማምጣት ማለት ነው። ከመግባቱ በፊት ስለሆነ የተነሳ ነው። ዙሁር ከገባ በኋላ ከሆነ ግን የተነሳ ነው ምን ማድረግ አለብን? አፍረን ወደ ዙሁር ማምጣት ማለት ነው። ይቻላል። ማዘግየቱም ማምጣቱም ይቻላል ሁለቱም። ወላኪን አውላው የነብዩን ድርጊት ነው። ተባባይ አዲሱ ሙተፈቅ አለይ ነው። ቀስርም አድርገን ጀምዕን ማድረግ ይቻላል። ቀስርም አድርገን ጀምዕን ማድረግ ይቻላል። ሁለት ሁለትም ተሰግዶ እሱም ወይ ተቅድም ወይ ተእኺር ይቻላል። ሁለቱም ማለት ነው። ተባባይ ገብቷችኋል? ሁለት ሁለት ረካ አማድርገን ወይ ተቅድም ወይ ጀምዕን ማድረግ ተእኺር ማድረግ እንችላለን። ተእኺር ማድረግ እንችላለን። ኢማሙ ሻፍዕይና ኢማሙ አህመድ ኢማሙ ሻፍዕይና ኢማሙ አህመድ ተቅድምም ተእኺርም ሁለቱም ይቻላል ብለዋል። ይህን ሐዲስ ደሊል አድርገው ስሙ በትክክል ኢማሙ አህመድም ኢማሙ ሻፍዕይም አንድን ሶላት ማስቀደምም ማዘግየት ተእኺር ተቅድም ማድረግም ተእኺርም ሁለቱም ይቻላል ብለዋል። ኢማሙ ማሊክና ወብኑ ሐዝም ኢማሙ ማሊክና እብኑ ሐዝም ደግሞ ተእኺር ብቻ ይቻላል፣ ተቅድም ግን አይቻልም ብለዋል። ተእኺር ይቻላል ዙሁርን ወደ አስር መውሰድ ይቻላል። አስሩ ወደ ዙሁር ማምጣት ግን አይቻልም ብለዋል መሐመድ ኢብኑ ሐዝምና ኢማሙ ማሊክ ማለት ነው። ኢማሙ አቡ ሐኒፋ ደግሞ አአ ተቅድምም ተእኺርም ብሎ ነገር የለም አሉ። እ ምንድን ያለው? ተቅዲም ወይም ተእኺረ ሱርይ ነው ያለው አሉ። እንደው ምስሉ ተእኺርና ተቅዲም የሚመስል ነገር ነው ያለው አሉ። እንዴ ዙሁርን አኺር ላይ ልክ አሱን ሊገባ አካባቢ ታደርሰዋለህ አስርን ደግሞ ቀድመህ ታመጣዋለህ። በሁለቱ መካከል ወይ ኢቃም ወይ አዛን የሚያስብር ብቻ ጊዜ ክፍተት ይኖር። ስለዚህ ዙሁርን አኺር ላይ ተወስደዋለህ፣ አስርን አወል ላይ ታመጣዋለህ። የሚመስል በቃ ተቅድም ወይንም ተአኺር የሚመስል ነው እንጂ የሚባለው ሐቂቀተን ተቅድምና ተአኺር የለም ብለዋል። ወላኪን ሀዛ ላይ አይደሁ አሱና የነብዩ አለይሂ ሰላቱ ወሰላም ሱና አይደግፋቸውም አይደግፋቸውም። ስለዚህ አለል ሐቅ ያሉት ማን ማን ኢማሞች ናቸው? ኢማሙ አህመድና ኢማሙ ሻፊዒ ናቸው። ደሊል ያላቸው ማለት ነው። ተቅድምም ተአኺርም ይቻላል። አስርን ወደ ዙሁር ማምጣትን ይሄ ተቅዲም ይባላል። ቅድማ ማለት ነው። ወይ ዙሁርን ወደ አስር መውሰድ፣ መግሪብን ወደ ኢሻ መውሰድ ምንድን ነው? መግሪብን ወደ ኢሻ መውሰድ ምን ይባላል? በአረብያ ተአኺር ይባላል። ኢሻን ወደ መግሪብ ማምጣት ምን ይባላል? እ እሺ ሱብሂን ወደ ዙሁር መውሰድ እ እሺ ዒሻን ወደ ሱብሂ መውሰድ ሱብሂን ወደ ኢሻ ማምጣት። ስለዚህ ሱብሂ ብቻዋን ነው የምትሰገደው። ተቅድምም ተአኺርም የላትም ማለት ነው። እ ምን እቤቱ ከሆነ ሞልቶ ነው። ጉዞ ጀምሮ ከሆነ ወስኖ ከተነሳ ይሄን ያክል ርቀት እጓዛለሁ ካለ ከዛው ሲነሳ ራሱ ቀስር ይጀምራል ያሉን ዑለማው ሰለላሁ ዐለይሂ ወሰለም ቀስር ይጀምራል። በቃ ለሄድ ነው አርባ ምንጭ ለሄድ ነው አለ። ዙሁር ላይ ነው ይሄን ያለ በካቴራ ለሄድ ነው አለ ዙሁር ላይ አሁኑ ነው አሁኑ ነው ይወጣል። በቃ ሞልቶ ተክቶ ቀስር ራሱ አድርጎ መስገድ ይችላል። አሁኑ ነው መጀመሪያው ላይ ራሱ ከሰፈር ባይንቀሳቀስም እንኳን ይላል። ሌሎች ደግሞ አይ ሰፈሩን ስላልጀመረው ሞልቶ ይስገድ ይላሉ። የፈለግከውን ትይዛለህ እ አዎ ሶስት ነው። አዎ ፈቅድምን ዙር እንትን መግሪብ ከሶስት አትጎልም። የፈለገ ነገር ቢፈጠር ምንም ምክንያት የለም። ጀምዕ ሲደረግም ተአኺር ሲደረግም አ ምን ቀድሞ ይገባል በቃ ሲደርስ ምን ዙር ወጥቷል አልወጣም? በቃ ዙር ከወጣ عصر ጋር ይሰግደዋል። ዋና የደረሰበትን point ልታደርስ